العالمين الصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته كتاب الصيام كتاب الصيام ስለ ጾም የምንነጋገርበት ይሆናል ርዕሳችን كتاب الصيام الصوم لغة وشرعا الصوم لغة السكوت الامساك او الامساك ጾም ማለት ጾም ማለት በሉጋ ወይንም በዲክሽነሪ ቃሉ ደረቅ ቃሉን ስናየው ጾም ማለት ምን ማለት ነው? አስኩቱ ዝም ማለት ማለት ዝም ማለት ጸጥ ማለት إني نذرت للرحمن فلن أكلم اليوم ቀውማ ፈለን ኡከሊመ ልየውመ እንስያ ያለ ማለት ወሸርዓን ካየነው በሆነ ጊዜ ከሆነ ጊዜ እስከሆነ ጊዜ ነይቶ መቆጠብ ማለት ነው። ከሚነል ሙፈጥራት ከሚያስፈጥር ጾምን ከሚያስፈጥር ነገር ራስን መቆጠብ ማለት ነው። ጾም በስንተኛው ዓመተ ሂጅራ ነው ዋጅብ የተደረገው? በሁለተኛው ዓመት ሂጅራ ነው። ነብዩ አለይሂ ሰላቱ ሰላም ስንት ዓመት ጾመዋል? እ ዘጠኝ ዓመት ቢልኢጅማዕ ነው። ዘጠኝ ዓመት በሁለተኛው ዓመት ከተደነገገ ነብዩ አለይሂ ሰላቱ ሰላም በአስረኛው ዓመተ ሂጅራ ከሞቱ ስንት ነው የሚመስለው? ስምንት ነው አይደል የሚመስለው? ግን በሻዕባን ወር ነው ቀድሞ ማለት ነው። በሁለተኛው ዓመት በሻዕባን ወር ከሆነ ሻዕባንን እንዳለፉ ረመዳን ነው ቀጥሎ ዘጠኝ ረመዳን በልኢጅማዕ ጾመዋል ነብዩ አለይሂ ሰላቱ ወሰላም። ኢጅማዕ ማለት ነው። ጾም ሰብሩን ሰብሩን አላ ጧዓቲላህ ሰብሩን አምና ዑስየቲላህ ሰብሩን አላ አቅዳሪላህ አልሙዕሊማ ሶስት ነገር ሰብር አላ ጧዓቲላህ በአላህ ጧዓ ላይ ጽናት ያስተምራል። ጽናት አላሁንም በምን ላይ አምና አላህን ከመወንጀል ራስን መቆጠር ውስጡ አለ። ሰውየ መሐረማትን አይፈጽምም በረመዳን ውስጥ ሶብሩን አለ አቅዳሪላህ ልሙዕሊማ ማለት የሚያሳምም የሆነ የአላህ ውሳኔም ላይ ይጸናል። ምን ይርበዋል፣ ይጥመዋል፣ ያንን ሁሉ ይቆጣጠራል። እነዚህ ሁሉ አሉበት ጾም አላሁ ስብሓነሁ ወተዓላ ኩሉ አመሊ በኒ አደም ለሁ የአደም ልጅ የሚሰራው ስራ ሁሉ ለሱ ነው። ኢለ ጾም ጾም ሲቀር ፈኢነሁ ሊ ወአና አጅዚህ ጾም የኔ ነው ለኔ ብሎ ነው የሚያደርገው እኔው ራሱ ክፍያውን እኔ ያውቃለሁ ብሏል አላህ መስጠት ያለበት ስለዚህ እንመልከት ወደ አህካሙ እንግባና عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتنا እንዲህ ይላሉ لا تقدموا رمضان لا تتقدموا ነው አንዱ ታወድቆ ነው لا تقدموا رمضان አይ ላ ተተቀደሙ ረመዳን ማዕናውን ስትወስዱት ረመዳንን አትቅደሙን ቢሰውሚ የውምን አንድ ቀን በመጾም አትቅደሙት ወላ የውመይን ሁለት ቀን በመቅደምም ሁለት ቀን በመጾምም አትቅደሙት ብለዋል። ከረመዳን በፊት ቀድማችሁ አንድ ቀን አትጹሙ፣ ከረመዳን በፊት ሁለት ቀን አትጹሙ ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢላ ረጁሉን የሆነ ሰው ሲቀር ካነ የሱሙ ሲጾም የነበረ ሰውመን የሆነ ጾም ሲጾም የነበረ ፈለየሱምሁ እሱ የሆነ እንደው አንድ ቀን ቀድሞ ቢጾም ችግር የለም፣ ሁለት ቀንም ከረመዳን ቀድሞ ቢጾም ችግር የለም። ለምሳሌ ምን ምንን ይመስል ረጁሉን አለይህ ቀባ ቀባ ያለበት ከሆነ ከረመባን በፊት ያለውን ቀን ቢጾም ችግር የለም። አንድ ቀንም ሁለት ቀንም ቀድሞ ቀባ ያለበት ወይም ነዝር ያለበት ወይም ከፋራ ያለበት መጾም ይችላል ማለት ነው። ይችላል ዋጅብ የሆነ ጾም ያለበት ቀዷም ያለበት ከከዛሊከ ሰኞና ሐሙስም የሚጾም ሰው አንድ ቀን ቀድሞ መጾም ይችላል። ጁሙአ ከገባ ሰኞን ለሱና ይጾማል፣ ጁሙአ ደግሞ ከረመዳን ብሎ ይጾማል። ይሄ ችግር የለም ብለዋል ዑለማዎች። በ exceptional የሚወጡ ናቸው። ግልጽ ነው። ሐዲሱ ሙተፈቅ ዐለይሂ ገብቷችኋል? وعن عمار بن ياسير رضي الله تعالى عنه قال من صام اليوم الذي يشك فيه ይለናል قال አማር ብን ያሲር ምን ይለናል? መን ሷመ የጾመ አለ አልየውመ ያንን ቀን አለዚ ያ ቀን ዩሸኩ ፊህ የሚጠረጠር የሆነ ቀን የሚጠረጠር ዛሬ ነገ ረመባን ነው ረመባን አይደለም አአ ረመባን አይደለም ረመባን ነው ረመባን አይደለም ረመባን ነው እየተባለ ሰዎች በጥርጣሬ ውስጥ ያሉበትን ቀን መጾም ክልክል ነው። የጾመ ሰው ይለናል መን ሷመ ልየውመ መን የጾመ አልየውም ያንን ቀን አለዚህ ያ ቀን ይሸኩ ፊህ የሚጠረጠረውን ቀን የጾመ ፈቀድ አፋ ወንጅሏል። አበልቃሲም አበልቃሲምን ወንጅሏቸዋል ነቢዩን አለ ሰላቱ ወሰላም ይላል ነቢዩን ነው አበልቃሲም የሚላቸው የቃሲም አባት አቡል ቃሲም የሚባለው ትልቁ ወንድ ልጃቸው ነው። ነብዩ አለይሂ ሰላቱ ወሰላም ስንት ወንድ ልጆች አሏቸው? ሁለት ሶስት። ማን ማን? ቃሲም፣ አብደላህና ኢብራሂም። ከነዚህ ውስጥ ትልቁ ማን ነው? ቃሲም ነው። አቡል ይባላሉ ነብዩ አለይሂ ሰላቱ ወሰላም። አቡል ቃሲም የሞተ ጊዜ ቁረይሾች መሐመድ ሳራ አብሰር አሉ። ዘረ ቆራጣ ሆነ አለቀለት አሉ። አብተር ማለት ምን ማለት ነው? ዘረቢት ማለት ነው። ዘረቢት ሆነ ሲሉ አላህ ምን አለ? እነ አዕጠይና ከልከውተር ፈሰል ሊረቢከ ወንሐር እነ ሻኒአከ ወል አብተር አንተን የሰደበ ሰው ራሱ ዘረቆራጣ እሱ ራሱ ነው አለ። አብለቃሲ አብለቃሲ ምን ወንጅሏል ወንጅሏል መቼም የጾመ ሰው መንሷመ የውመ ለዲ ያን ዕለት የጾመ ይሸኩ ፊ የሚጠረጠረውን ዕለት ፈቀድ አሳ አበልቃሽም አበልቃሽምን ወንጅሏል። ይሄ ማለት ምን ማለቱ ነው? ነብዩ አለይሂ ሰላቱ ወሰለም የውመ ሸክን እንዳትጾሙ ብለዋል፣ ከልክለዋል። ክልክል ነው እያለ ነው። የውመ ሸክን መጾም የውመ ሸክ ዑለማው ተከፋፍለውበታል። የውመ ሸክ የሚባለው ማን ነው? የውመ ሸክ አለ ቀውል ራጅህ ወይንም ደግሞ አብዛኛው አክተር ዑለማ የተቀበሉት ከሚቴኒያ ወልአኢመቱ ሰላሳ የተቀበሉት ሻዕባን ሻዕባን ሰላሳኛው ሌሊት ቀጥሎ ያለው ሰላሳኛው ቀን ማለት ነው። ሻዕባንን ስንቆጥር ነገ ሻዕባን ስንት ነው? ረመዳን ቀጥሎ ነው አይደል የሚገባው? ዛሬ ማታ ፀሐይ እንፈልጋለን፣ እንትን ጨረቃ እንፈልጋለን። ጨረቃ ካልታየ ዳመና ሆኖ ካልታየ ምን ይሆናል ነገሩ? ጨረቃ ሆኖ ሳናይ ከቀር እንትን ጨረቃው ዳመና ሆኖ ወይ እንትን ጉም ለብሶን ይመስል ወይ አቧራ ሲባል ለብሶን ይመስል ቀጥር በአውሎ ነፋስ ማለት ነው። እንደዚህ እንደዚህ አይነት ነገር ከተፈጠረ ዳመና ከሆነ ዝናብ ከያዘው ማናይ ከሆነ ምን ይባላል? የውመ ሸክ ነው የሚባለው ነገር ጾም ነው ጾም አይደለም፣ ጾም ነው ጾም አይደለም፣ የውመ ሸክ ይባላል። ሰላሳኛው ቀን የማን የሻዕባን ማለት ነው። የሻዕባን ሰላሳኛው ቀን አጠራጣሪ ቀን የሚባለው ጨረቃ ከታየ ረመዷን ነው። ጨረቃ ካልታየ ማን ነው? ሻዕባን ነው። ቃዒዳችን ደግሞ አነል አስለ ማካነ አላማካነ የሆነ ነገር በነበረበት ላይ መቀጠል ነው። ቃዒዳችን ህጉ ይሄ ነው። የሆነ ነገር በሆነ ነገር ላይ ይቀጥላል። ይሄ ነገር በምን ላይ ነው የሚቀጥለው? ጨረቃ ካልታየ ማን ሆኖ ነው የሚቀጥለው? ሻዕባን ነው ገና ሰላሳ ስላልሆነ። በአረብያ አቆጣጠር ደግሞ ወር ምንጊዜም ሰላሳ ሰላሳ ሁለት ሰላሳ አንድ የሚባል የለም። ሀያ ዘጠኝ ሰላሳ ሀያ ዘጠኝ ሰላሳ ይሆናል። ጨረቃ ስለሆነ የሚቆጠረው ወለይሰ ተአደዱ አልዓረብያ ቢሸምስያ በፀሐይ አይደለም አቆጣጠሩ በጨረቃ ነው። ጨረቃ ደግሞ እንደዚህ አይነት አፈጣጠር አለ። ስለዚህ ዛሬ ሌሊት ሰላሳኛው ማን ነው? የሻዕባን ሰላሳኛው ሌሊት ነው። ሌሊት ነው አይደል? ቀድሞ የሚቆጠረው ቀኑ ሰላሳኛው ሻዕባን ነው። ሰላሳኛው ሻዕባን ነው። ዛሬ ማታ ጨረቃ ካልታየ በተለያዩ ምክንያቶች ጨረቃ የማይታይ ከሆነ ምን ይባላል? የነገው ቀን የውመ ሸክ ይባላል። የውመ ሸክ እሱን ቀን መጾም ዑለማዎች ተለያይተዋል። ግማሹ ሐራም ብሎታል፣ ግማሹ ፈርሃኑ ብሎታል፣ ግማሹ አይበቃም እንጂ ችግር የለም ብሏል። ግማሹ ከእንትን ከረመዷን ቀን አይቆጠርለትም እንጂ ቢጾመው ኖርማል ጾም ይሆንለታል ብሏል። ወላኪን ከደሊል አንግል ስንመለከተው የትኛው ነው እንትን ክልክል ነው ያለውን ነው የምንጨው። የአማርን ሐዲስ ሌላ ግማ ذكر البخاري ቡኻሪ ዘግቦታል። ተዕሊቀን በተዕሊቅ ነው የዘገበው። ወሰለሁ الخمسة አምስት ደግሞ ሐዲሱን መውሱል አድርገውታል። ወሳህ ኢብኑ ሒባን ኢብኑ ሒባን ሐዲሱን ሰሒህ ነው ብሏል። ቡኻሪ ተዕሊቅ አድርጎ ዘግቦታል። ተዕሊቅ ማለት ምን ማለት ነው እ ከሷሃባ ዝም ብለህ ከሷሃባ ስትናገር ለምሳሌ ሙሉውን ብሉህ ሐዲሰት ሙዓለቅ ነው ተዕሊቅ ነው የምንቀራው እንዳለ عن عائشة عن أبي هريرة عن عبد الله እያልን ነው የምንቀራው እዚህ መካከል ከነ አቡ ሁረይራ እስከነ ቡኻሪ ወይንም እስከነ አቡ ዳውድ ድረስ ያለው ሰንሰለት ተቆርጦ ወድቋል። ይሄ ሙዓለቅ ይባላል። ቡኻሪ ምን ብሎ ነው የተናገረው? عن عمار بن ياسر ብሎ ዝም ብሎ ከሰሃባ ይዞ ነው የተናገረው። ከዛም በፊት ግን حدثنا فلان عن فلان حدثنا فلان حدثنا فلان حدثنا فلان ብሎ መጨረሻ ላይ አን አቢ ሁረይራ አን አብዱላህ ብን ዑመር አልገባችሁም? ታሪክ ማለት ታውቃለች ማለት የጾመ አልየውመ ለዚ ያንን ቀን ይሸኩ ፊህ የሚጠረጠረውን ቀን ፈቀድ አሳ አበልቃሲም አቡልቃሲምን ወንጅሏል። ዑለማዎች የተካለፉት ምንድን ነው? ሰላሳኛው ሌሊት ማታ ነገ ሰላሳኛው ሻዕባን ሆኖ ዛሬ ማታ ሰላሳኛው ሌሊት ይባላል። የሻዕባን ሰላሳኛው ሌሊት ይባላል። ጨረቃው ያልታየው በጉም ምክንያት በዳመና ምክንያት ከሆነ ነገ የውመሸክ ይባላል አሉ። እነ ኢማሙ አህመድ ደግሞ ጨረቃው ያ እንትን ሳይኖር ጉም ሳይኖር ካሳየ የውመሸክ ይባላል ነው ዳመና ሳይኖር ካላየ ከላፋቸው ገባችኋል? ማየት አለማየት ምክንያት ያሳየበት ምክንያት ምንድነው ነው አኢማዎች የሚሉት ጨረቃ ሶሂሁም ይሄ ነው እነ ኢማሙ ሻፊዒ ያሉት ሶሂሁም ይሄ ነው በዳመና ምክንያት ወይም ደግሞ በዝናብ ምክንያት ወይም በጉም ምክንያት ጠረቃ ካልታየ የሸዕባን ማታ ሸዕባን ሰላሳኛው ሌሊት ነገ ምን ይሆናል አሉ። የውመ ሸክ ይባላል። በእነማን አገላለጽ? በእነ ሻፊዕያ በአይነት ሰላት ኢማሙ አህመድ ደግሞ ጨረቃው ያሳየበት ምክንያት ዳመና ኑሮ ሳይሆን ዳመና ሳይኖር ግልጽ ሆኖ ሳናየው ካደርን ምንድነው አሉ ነገ የውመ ሸክ ነው አሉ። አልገባችሁም? ኺላፋቸው ምንድነው? ጨረቃው አልታየም ሁለቱም ሌሊቱም ሌሊተ ሻዕባን 30 የሻዕባን 30ኛው ሌሊት ነው። ነገ 30ኛው ቀን ነው የሻዕባን። ዛሬ ማታ ጨረቃ እንፈልጋለን። ነገ ረመዳን ይገባል አይገባም? ጨረቃ ስንፈልግ ዳመና ሆኖ ካላየናት ነገ የው መሸክ ነው። በእነማን ላባባል? በእነ ኢማሙ ሻፊዒ አባባል። ጨረቃን ስንፈልግ አላየናትም። ጉምም ዳመና ምንም የለም፣ ግን አላየናትም። ነገ የው መሸክ ነው። በእነማን አባባል? በኢማሙ አህመድ አባባል የትኛው ነው ራጅህ? ከሐዲስ በኩል ጠንካራው የነ ኢማሙ ሻፊዒ ነው። ሐዲስ ይመጣልናል። ለማንኛውም የመሸክ ኺላፍ አለበት። የትኛው ነው የመሸክ የመሸክ የሚባለው የትኛው ነው? ይህንን ያዙ። የመሸክ የሚባለው የትኛው ነው? በነ ኢማሙ አህመድ በነ ኢማሙ ሻፊዒ ገብቷችኋል? ይዛችሁታል? ذكره البخاري تعليقا وصله الخمسة وصححه ابن حبان حديث صحيح ነው وعن ابن عمر رضي الله تعالى عنهما ከዚህ ጋር እናገናኘዋለን قال سمعت رسول الله صلى الله عليه وسلم يقول ነብዩ አለይሂ ሰላቱ ወሰላም ሲሉ ሰምቻለሁ አለ ምን إذا رأيتموه ካያችሁት ጨረቃን ፈሱሙ ጹሙ وإذا رأيتموه ካያችሁት فأفطروا أفطروا ጨረቃን ስታዩ ጹሙ ጨረቃን አይታችሁ አፍጥሩ ከሁለቱም ማለት ነው ስትገቡም ወደ ረመዳን ጨረቃን አይታችሁ ስትወጡም ከረመዳን ጨረቃን አይታችሁ እሺ ሌላ አማራጭ ፈኢን ጉመ ዳመና ከሆነባችሁ ፈኢን ሱቲረ ማለት ነው። ከተደበቀ ከተሰወረባችሁ ጨረቃን ማየት ማለት ነው። ጉመ ዳመና ሆኖ ቢሰወርባችሁ فإن غم ቢደበቅ ቢሰወርባችሁ ባታዩት ቢሸፈንባችሁ فإن غم عليكم በእናንተ ላይ ቢሸፈንባችሁ ጨረቃው ባይታይ فاقدروا له መጥኑለት أي فضيقوا له አጥናባችሁ ጾሙ ብለው ወደ ኋላ የመጡ ሰዎች አሉ። ولكن فاقدروا له ቀኑን ቀድሩለት። أي فأكملوا عدة شعبان ثلاثين የሸዕባንን ቀን ሰላሳ ሙሉ ሰላሳ ሙሉ። ለምሳሌ ዛሬ ማታ እንፈልጋለን። ዛሬ ሸዕባን 29 ዘጠነኛው ቀን ነው። ሌሊቱ ደግሞ ምንድን ነው? ሰላሳኛው ሌሊት ነው። ነገ ቀኑ የሸዕባን ስንተኛው ቀን ነው? ሰላሳኛው ነው አይደል? ዛሬ ማታ እንፈልጋለን ጨረቃ ጨረቃ ማታ እንፈልጋለን። ጨረቃ ከታየ ነገር መባል ጨረቃ ካልታየ ምን ይሆናል ማለት ነው? ሻዕባንን 30 መሙላት አለብን አይደል? ጨረቃ ካልታየ ሻዕባን 30 መሙላት ስላለበት ነገ የውመ ሸክ ሆኖ ይቀጥላል፣ አይጾምም ማለት ነው ካልታየ ፈኢን ጉመ አለይኩም ፈቅድሩ ተብለናል። አክሚሉ ለሁ ዒደተ ሻዕባነ ሰላቴን የሻዕባንን ቁጥር 30 አድርሱት የሚል የቡኻሪ ዘገባ አለ። እሱ በጣም በያን ያደርግልናል። ወሊ ሙስሊምን ሐዲሱ ሙተፈቅ አለይህ ነው። ፈቅድሩ ለሁ ወስኑለት ያ ማለት ቀኑን ወስኑለት ቀኑን ወስኑለት ብለዋል። ሐዲሱ ሙተፈቅ አለይህ ወሊ ሙስሊምን ለሙስሊም በሌላ ዘገባ ፈኢን ፈኢን ኡግሚ አለይኩም ቢሰወርባችሁ፣ ቢስተከርባችሁ፣ ቢደበቅባችሁ ፈቅድሩ ለሁ ለሱ ወስኑለት ሰላሲነ ሰላሳ አድርጉለት። ለማን ማለት ነው? ሻዕባንን ሰላሳ ቀን አድርጉት። ወሊል ቡኻሪ ቡኻሪ ላይ በሌላ ዘገባ ምን ይላል? ፈአክሚሉ ለዕደተ ቁጥሩን ሰላሲነ ሰላሳ አድርሱት። የማንን ሻዕባንን ሰላሳ አድርሱ ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደዚህ ነው ብዙ ጊዜ የምንጾም ብዙን ጊዜ ያለ ይሄ ማታ ልክ ነገ ረመባን ነው ረመባን አይደለም شك ሲሆን እስኪ ሁሉም ማንን ይከፍታል? የሰዑዲን ቻናል ይከፍትና ሁሉም ይከታተላል አይደል? ታየ አሳየም ታየ አሳየም ታየ አሳየም ባና ሁለት ሰዓት ሶስት ሰዓት አራት ሰዓት ይታወቅበት ጊዜ አለን። ለዛ ይታወቅበታል። እነሱ ራሱ እንትን ሲ እንትን ቀባ ወይንም ደግሞ ፍርድ ቤት ሸሪዓ ፍርድ ቤት አስብቶ አረጋግጦ እንደገና ወደ ምን ይልካል? ዑለማዎች ይመጣል። እንደገና ወደ መገናኛ ብዙሃን ይመጣል። መግለጫ ይሰጣል። ነገረ መባን ነው ይባልና ይነገራል። የዛን ጊዜ ንፍቀ ክበባቸው ወይንም የጨረቃ መጣሊያቸው ተመሳሳይ የሆኑ ሀገሮች ይጾማሉ ይጾማሉ። አለበለዚያ ግን ካልታየ ፈልገው በመሳሪያም ይሁን በአለቱ በውእያ ማልሞ ከቢራ ፍልመጥያ ማለት ነው ባቡል መነጽርም አይተው ካልታየ ምንድነው የሚሆነው? ነገን ሰላሳን ቀኑን ዝም ብለን ከሻዕባን ቆጥረ ነው እንውላለን ማለት ነው። ኢዛ ረአይቱሙ ካያችሁት ፈሱሙ ጹሙ፣ ወኢዛ ረአይቱሙ ካያችሁት ፈአብጥሩ አብጥሩ። ፈኢን ጉማ አለይኩም በእናንተ ላይ ቢደበቅ ቢሰተርባችሁ ግን ቢሰተርባችሁ ፈቅድሩ ለሁ ለሱ መጠኑን ሙሉለት ወይንም ደግሞ ወስኑለት ብለዋል። ፈቅድሩ ለሁ ፈቅድሩ ለሁ ወለሙስሊም ለሙስሊም በሌላ ዘገባ ፈኢን ኡግሚ አለይኩም በእናንተ ላይ ቢደበቅ ማለት ቢደበቅ በዳመናም ይመስል በዝናብ ይመስል በጉም ይመስል አውዲ ለቀጠራት ይሆናል በአቧራ ሲባ ህዋ ላይ የሚወጣል አይደል በረሃ አካባቢ የሚኖሩ ሀገራቶች አቧራ ራሱ ሊሸፈን ይችላል ህዋው በዛን ይመስል ከተሰወረባችሁ ጨረቃ ከጠፋ ተቅድሩ ለሁ ሰላቲን ወይ ተራራትን ሊሆኑ ይችላሉ ተቅድሩ ለሁ ሰላሲን ሰላሳ አድርሱት ቀኑ የሻዕባንን ማለት ነው። وللبخاري ቡኻሪ ላይ ባለ ዘገባ ደግሞ የቡኻሪ more በጣም ግልጽ አድርገዋል። ፈአክሚሉ ልዕደተ ሰላሲን ቀኑን ሰላሳ አድርሱት የሻዕባንን ብለዋል። وله في حديث أبي هريرة አቡ ሁረይራ ላይ ባለ ሐዲስ ደግሞ በጣም ግልጽ ሆነ። فأكملوا عدة شعبان ብሎ ወሩን ስምም ነገረ። የሸዕባንን ወር ቁጥር ሰላሲነ ሰላሳ አድርሱት። ነገ ሰላሳኛው ቀን ነው። አትጾሙ ሻዕባን ሰላሳኛው ነው። ከዛም በኋላ ያለምንም ጥርጣሬ ረመዳን አንድ ብለን እንጀምራለን ማለት ነው። ያለምንም ጥርጣሬ ዋናው ረመዳን ነው። እዚህ ላይ የተለያየ አሁንም የዑለማዎች ኺላፍ ይመጣል። ሱሙ ሊሩእየቲህ ወአፍጥሩ ሊሩእየቲህ የሚል ሌላም ዘገባ አለ። በማየታችሁ ጹሙ፣ በማየትም አፍጥሩ። ማየት ብቻ ነው ማለት ነው። ስለዚህ ማየት ጨረቃን ማየት አንድ ሀገር ላይ ቢታይ ዓለም ሁሉ መጾም አለበት? ጥያቄ ያስነሳል። ምክንያቱም ካያችሁ ጾሙ፣ አይታችሁ ጾሙ፣ አይታችሁ አፍጥሩ ተብለናል። የሆነ ሀገር ቢያይ ዓለም ሁሉ በአንድ ጊዜ መጾም አለበት? ኢማሙ አቡ ሐኒፋና ኢማሙ አህመድ ሁለቱ አኢማዎች አንድ ሀገር ላይ ጨረቃ ከታየ ዓለም ላይ ያለ ሙስሊም ሁሉ መጾም ይወጅብበታል ዓለም ላይ ያለ ሙስሊም ሁሉ ዓለም ላይ ያለ ሁሉ በተመሳሳይ መጾም አለበት ብለዋል። ይሄ ሸርዓን ብለው ነው ያመጡት። ወላኪን አቅለን ወሸርዓን በሁለቱም ስንመጣ እነ ኢማሙ ሻፍዒ እነ ኢማሙ ማሊክና እብኑ ተይሚያም ሌሎችም አኢማዎች ራጂህ ያደረጉት ይሄንኛው ነው። መጾም አይወጅም ያሉት ለምን? መጧሌ እክትላፍ አለ። የሁላችንም የጨረቃ አወጣጥ ይለያያል። የፀሐይ እንኳ ይለያያል። ሌሊትና ቀን እንኳ ሀገር የሚለያይበታል። ስለዚህ አንድ መሆን የለበትም በምንም አይነት መልኩ እና ከሷሃቦችም እንመለከታለን ሌላ ደሊል ምን አሉ? መጧሊያችን እክትላፍ አለ። አዎ እክትላፍ እንለያያለን። አዎ ይለያያል። ከተለያየ ሰዑድ አረቢያ ላይ ከታየ እዛው ሰዑድ አረቢያ ላይ ያለ ሀገር ይጹም። በሱ ንፍቀ ክበብ ውስጥ ያሉ ይጹሙ። ጎረቤት ሀገራቶች ይጹሙ። መጧሊያቸው ከተለያየ ግን እነ ፓላስታይን፣ እነ ሊባኖስ፣ እነ ሶሪያ፣ እነ ግብፅ፣ እነ ኢራቅ፣ እነ ኢራን የመሳሰሉ ሀገራቶች በተመሳሳይ መልኩ ነው። በሲንጋፖር፣ በታይላንድ፣ በአፍጋኒስታን፣ በኡዝቤኪስታን፣ ሲጂስታን ምናምን የሚባሉ ሀገሮች ደግሞ የራሳቸው መጧሊያ አለ። አጋጣሚ ሰዑድ ጋር ሊገጥም ይችላል። እኛ ደግሞ ኢትዮጵያውያንስ ከነማን ጋር ነው የምንሄደው? ብዙን ጊዜ ከሳዑዲ ጋር ነው የምንሄደው። ሰው ላይ ታየ፣ አዎ በቃ መጣው ነው መጣለያችን ይለያያል። ስለዚህ መጣለያው መለያየቱ ደግሞ በጣም ግልጽ ነው፣ ምንም የማይታበል ነገር ነው። አቅለን ስንሄድ ይህ የታየ ነገር ነው። ሸርዓንም ስንመጣ አለ ኩረይብ የኩረይብ ሐዲስ አለ። የኩረይብ ሐዲስ ኩረይብ ኡሙል ፈድል ቢንቱል ሐሪታ ወደ ሶሪያ ላከችኝ አለ። ሶሪያ እንደሄድኩኝ ልክ የእሷ ሀጃ ነበር ሙአዊያ ጋር ላከችኝና ገባው እዛ ስገብ የአጋጣሚ ረመባን አጋጠመኝ። እዛው ረመባን እዛው እያለሁኝ ረመባን ገባ ይላል። ረመባን ሲገባ እኛ ጨረቃውን ያየነው ለይለተል ጁሙአ ነው ይላል። ተከታተሉ በትክክል ለይለተል ጁሙአ። ይሄ ትልቁ ዋናው ደሊል የሙስሊሞች ትልቁ ደሊል ይህ ሐዲስ ነው እና ልክ እንደገባው እዛ ለይለተል ጁሙአ ሐሙስ ማታ ምን አየን አለ ጨረቃን አየነው። እንዳለ የሶሪያ ሰው አየው የሚገርመው መዲና ላይ ደግሞ ቅዳሜ ማታ ነው ይታየው። ጁሙአ ማታ ለቅዳሜ ማለት ነው። ሁለቱ ሀገር ይለያያሉ። ሶሪያ ላይ ተጽሞ የተዋለው ምን ቀን ነው? ሐሙስ ማታና ጁሙአን ጾመዋል። እዛ ወሩን ጾምኩና አሽረል አኺር መጨረሻ አካባቢ መዲና መጥተዋል። ሀጃ ሲፈጸም ለላከችኝ ያን መልእክት አደረስኩ። የሚይዘውንም ይዤ መዲና ስመጣ አባ እብነ አባስን አገኘሁት። እብነ አባስ እንዳለ ያ ኩረይብ አለኝ ሻዕባን እንትና ሶሪያ አካባቢ ያሉት ወንድሞቻችን መቼ ነው ጾም የጀመሩት አለ። አይ የጀመርነው እኛ ለይለተል ጁሙዓ ማታ ሐሙስ ማታ አየና ጁሙዓውን ጾመነዋል አልኩት። እሱ ደግሞ ምን አለ? አአ እኛማ እኮ ጁሙዓ ማታ ለይለተል ለይለተል ሰብት ማለት ነው ሌሊቱ በቀን ነው የሚቆጠረው። ለይለተል ሰብት ጁሙዓ ማታ ጨረቃን አይተን ቅዳሜ ነው ጾም የጀመርነው። እነሱ ጁሙዓን የጀመሩት የመዲና ሰዎች ደግሞ ቅዳሜ እና እንዴት ልታደርጉ ነው እኛ ሙአዊያም አይቶ ህዝብም አይቶ አንተ ራስህ አይተሃል እንደ ኩረይ ባረ ራሴም አይቼ ህዝቡም አይቶ ሙአዊያም ራሱ ሁሉም ጾመን ነው ያለ ጁሙአ ቀን አይ እናንተ አይታችኋል አይደል እናንተም በራሳችሁ እኛ ደግሞ መዲና ላይ ያየነው ጁሙአ ማታ ስለሆነ ቅዳሜ አንድ ብለን ነው የጀመርነው ወይ ሰላሳ እንሞላዋለን ረመዳን ወይ ደግሞ በሀያ ዘጠኝ ጨረቃ ካየን ልናፈጥር እንችላለን የኛና የእናንተ ኢዱ ራሱ ሊለያይ ይችላል እንደዛ ነው ብሎ ነገረኝ እና የሙአዊያና እነሱ የቆሙት ቀድመው ስለጀመሩት የነሱ አይወጅብባችሁም እንደ አልኩት። ላ አይወጅብብንም። ሀከዛ አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም በዚሁ መልኩ ነብዩ አዘውናል። አንድ ሀገር ላይ የታየ ለሌላው ሀገር ላይ ሆን ይችላል ብለው ነብዩ አለይሂ ሰላቱ ወሰለም በዚህ ላይ አዘውናል ብሎ እብኑ አባስ ይህንን ዘገባውን ረፍ አድርጎታል፣ ወደ ነብዩ አድርሶታል። አመረና ቢሃዛ ረሱሉላህ ብሎ ተናግሯል ሰለላሁ ዐለይሂ ወሰለም። ስለዚህ እክትላፍ አለ ማለት ነው። ተግባባን። አንድ ሀገር ላይ ይታየ ሌላ ሀገር ላይ ይወጭ ይበታል አይባልም። የሚገርመው ደግሞ 14 ክፍለ ዘመናት እንደውም ሀይአቱ ኪባር ዑለማ በዚህ ላይ የሰጡት ፈትዋ አለ። ሙጀመዕ አልፍቅህ ልእስላሚ ሙጀመዕ አልፍቅህ ልእስላሚይም በዚህ ላይ የሰጡት ፈትዋ አለ። በመጣለ ዙሪያ ላይ ማለት ነው። እንትን ሙጀመዕ አልፍቅህ የሚባለው ሲንጋፖር ላይ ያለው መጅሊስ አልእስላሚ ማለት ነው። ሲንጋፖር ላይ ያሉት የእንትኖች የሙስሊሞች ምክር ቤት ይሰበሰብና ሲንጋፖርና አካባቢዋ በጉም ተውጧል። እኛ በረመዳን ምንም ሻዕባን ሙሉን ታፍኖ ላይ ያለው ሰማይ አይተን አናውቅም፣ ፀሐይ ሞቶ አያውቅም። ስለዚህ ምን እናድርግ? ዑለማዎች የተሰበሰቡና የሲንጋፖር ዑለማዎች ይሄ መሆን አለበት አሉ። ምን በካላንደር እንጠቀማሉ፣ ካላንደር እንጠቀማሉ። ሀይአቱል ጀምዕየቱል እስላሚያ ደግሞ አይቻልም አሉ። የዑለማዎች የሌሎች የዓለም ዑለማ ምክር አይቻልም አሉ። ይሄ እንደዚህ መሆን የለበትም አሉ ጀምዕያዎቹ ማለት ነው። ይሄን ሲሏቸው ሁለቱ መካከል ኺላፍ ተፈጠረ። ስለዚህ ወደ ማን መጣ? የሳዑዲ አረቢያ ኤምባሲ ነበር። ሀይአቱ ኪባር ዑለማዎች ፈትዋ ይሰጡበት ተባለ፣ ሰዑዶቹ ማለት ነው። እሺ እነሱ ፈትዋ ሲሰጡ ምን አሉ? ካላንደርን መጠቀም በኢስላም አይፈቀድም። ካላንደር አያስኬድም በኢስላም። ምክንያቱም የጨረቃ አቆጣጠር አንድ ጊዜ 29 ሌላ ጊዜ 30 ይሆናል። ካላንደር የምንጠቀም ከሆነ ወይ አንድ እንዘላለን ወይ አንድ እናስቀራለን፣ አይቻልም ይሄ ደግሞ በሸሪዓተል እስላምዬ አልተፈቀደም። ለምን ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የተናገሩት ሱሙ ሊሩዕየቲህ ወአፍጥሩ ሊሩእየቲ ጨረቃን አይታችሁ ጽሙ፣ ጨረቃን አይታችሁ አፍጥሩ ነው የተባለው። ያ ካልሆነ ፈኢን ጉመ አለይኩም ተቅድሩነ አይ ፈአክሚሉ ዒደተ ሸዕባነ ሰላሲነ የሸዕባንን ጨረቃ ሰላሳ አድርሱት የሚል ግን አያ ስለተቀመጠ ሲንጋፖር ደግሞ ተውጣለች። በምን በምን ተውጣለች? በጉም ተውጣለች። ስለዚህ እናንተ ሸዕባንን ሰላሳ እያደረሳችሁ ረመባንን ጀምሩ እንጂ በ calendar መጾም አይቻልም ማለት ነው። የ calendar ን ጾም በነጅም በኮከብ ቆጠራ በፀሐይ ቆጠራ በካላንደር መጠቀምን ሀዲሂ ሙብተዳአቱን ፊል ኢስላም ዲን ኢስላም ውስጥ የተፈጠረች አዲስ አደገኛ የዲን ጋር የሚጋጭ ነው ብሏል ኢብኑ ተይሚያ። ሀዲሂ ቢድዓቱ ሙንከራ ነው። መን ፈዓለ የተጠቀመበት የሰራው ፈቀድ ضل في الاسلام እስላም ላይ ጥመትን ፈጽሟል። ወመን ጃአ ቢሂ ኢለል ኢስላም ፈቀድ ኢብተዳአ ፊ ዲን ዲን ውስጥ አዲስ ቢድዓ እያመጣ ነው። ስለዚህ ነብዩ አለይሂ ሰላቱ ሰላም አቆጣጠራችን አስቀምጠዋል። ማየት ጨረቃን በማየት እናፈጥራለን፣ በማየት እንጾማለን፣ በማየት እናፈጥራለን። ያ ካልሆነ ደግሞ ሻዕባንን ሰላሳ ረመዳንም ጫፍ ላይ ስንደርስ 29ኛው ነገ ዒድ ነው። ዒድ አይደለም ጨረቃ እንፈልጋለን። ጨረቃ ካልታየ ረመዳንን ሰላሳ እንሞላዋለን። ጨረቃ ከታየ በ29ኛው ጾመን በሰላሳኛው እናፈጥራለን። ይሄ ነው ማለት ነው የተሰጠው ፈትዋ ይሄ ነው። ተግባባን? እና ሲንጋፖሮችን ሁለት ምርጫ ሰጥተዋቸዋል። አንድ ሶስተኛ ምርጫ ማለት ነው። እዛው ሐዲስ ውስጥ ያለ ነው። አንደኛ አይታችሁ ጾሙ አይታችሁ አጥሩ። ያ ካልተቻለና ዳመና ከሆነባችሁ ጎረቤት ሀገር ካሉት ጋር ንጥቃ ከባባችሁ ተመሳሳይ ከሆነ በልደተን አው ደውለተን እስላሚያ ከሆነችው ከሚሰጠው ፈትዋ ተከተላችሁ ጾሙ። እንደኛ ማለት ነው። ሳዑድ ላይ ከታወጀ በሳዑድ ጎረቤት ያሉ ሀገራቶች ሁሉ ይጾማሉ። ግን በተመሳሳይ 14 ክፍለ ዘመናት ስናሳልፍ አስራ አራቱ ክፍለ ዘመን ውስጥ ሙስሊሞች አንድ ቀን ጾሞ አንድ ቀን አፍጥረዋል የሚል ታሪክ ራሱ አጭቃትም የለም። ምን አላጀብ የለው። አንድ ቀን ጾሞ አንድ ቀን ያፈጠረ ሀታ ራሱ ይሄንን ሙስሊም በአንድ ቀን እንዲጾምና በአንድ ቀን እንዳፈጥር ማለት እድን ውስጥ ሌላ ቢድዓ ማምጣት ነው ብለዋል። አንድነት እንደዛ አይደለም። ራሱ ባለህበት ለዛው ለዲን ተገዥ መሆን ይሄ ነው አንድነት እንጂ ለአንድነት ብለህ አንድ ቀን ዓለም በአንድ ላይ እንዲወጣ ተብሎ ማሸጋሸግ አይቻልም። ተግባባን አይደል? ልዩነትም አይደለም ይሄ ኢራን አንድ ቀን ሊቀር ይችላል፣ ወደፊት ያመጡ ይችላል። ይሄ ደግሞ ምን ምን ያለበት ነው? እጅሃድ የሚገባበት ነገር ስለሆነ ማንም አያገባውም። የሚገርመው አልጀዚራ ምን ያስተላልፋል? ዛሬ ሳዑዲ አረቢያ፣ ባህረይን ኳታር፣ ኩዌት የመሳሰሉት የመን፣ ኢትዮጵያ፣ እነ ኬንያ፣ እነ ሊቢያ፣ አልጄሪያ የመሳሰሉት ይጾማሉ። ገደን ይልና ደግሞ ለነገ ደግሞ ከሌ ከሌ ከሌ ይልና እነ እነ ዮርዳኖስ እነ እንትና እነ ሶሪያ እነ ኢራቅ እነ ኢራን እነ ግብፅን ደግሞ የሆነ ነገር ያደርጋቸዋል። እንደዚህ አይነት ሊፈጠር ይችላል። እነዚህ አገራቶች ሁለት ተከፍለዋል ማለት አይደለም። ና ሲባል ስለሚገባው እክትላፈል መጣሊዕ ስላለ ማለት ነው። የጨረቃ መውጫው ስለሚለያይ የተለያየ ሀሳብ ሊይዝ ይችላል። ይህ ደግሞ ከዛ ሻዕባን ሰላሳ ለመቁጠር ማለት ነው። ሻዕባን መጀመሪያው መውጫ ሻዕባን ላይ የሆነ ሽካ አለ። ሁሉም ላይ አለ እንደዛ የሆነ ሽካ አለ። በቁጥር ያንኑ ራሱ በየውመ ሸክ ምን ታደርገዋለህ መሰለህ? እዛም ላይ ሁለት ነገር አለ። ከሻዕባን ራሱ ከታች ስትነሳ ወይ በየውመ ሸክ ነው የተነሳው ወይ በየቂን ነው የተነሳው። በየቂን ከተነሳ ሀያ ዘጠነኛው ላይ ምን ሊሆን ይችላል? አሁንም ራሱ እንደዚሁ የውመ ሸክ ነው የሚሆነው። አሁንም መልሶ የውመ ይሆናል። መልሶ የውመ ነው የሚሆነው። ሰላሳ ብለህ ተነስተህ ከሆነ ሀያ ዘጠኝ ሰላሳ ነው የምትቆጥረው። ሰላሳ ብለህ ተነስተህ ከሆነ አሁንም ሀያ ዘጠነኛው ላይ ስትደርስ ሰላሳኛው شك ነው። እንትናም ላይ እንደዚሁ شك ነው። ቀጥሎም شك ነው። የረመዳንም እኮ ራሱ ስትነሳ የውመ ሽክ ነው አይደል? እዚሁ ረመዳን ላይ ተቀጥዋለህ። የሻዕባን መነሻ ላታደርገው። ረመዳን መነሻው ምንድን ነው? የውመ ሽክ ነው አይደል? አሁንም 29ኛው 30 አሁንም መልሶ የውመ ሽክ ነው የሚሆነው። ሁለቱም ጫፍ ላይ ሸክ ሸክ ነው የሚሆነው። ግን ሸክ ብለህ ከተነሳ የመጨረሻው የቂም ይሆናል ማለት አለ። አገባን ምን በሸክ ከተነስተ የመጨረሻው የቂም ይሆናል። የመጀመሪያው የቂም ከሆነ የመጨረሻው ሸክ ይሆናል ማለት አይደለም። ሁለቱም የመሸክ መሸክ ነው የሚሆነው። በየውመ ሸክም ራሱ በራሱ ትነሳበታለህ። ምን ከሆነ ጨረቃ ካየህ በየቂን ትነሳለህ። ጨረቃ ካላየህ ደግሞ ያንኛውን እንትን ሻዕባን ሳይሆን ረጀብ ነው ብለህ ወደ ኋላ ተቆጥረውና ሻዕባንን በትክክል በ normal ትጀምራለህ ማለት ነው። መጀመሪያ ላይ ስትነሳ በሁለቱም መነሳት ይችላል። አልገባችም እንዳልኳችሁ ከሻዕባን ከታችም ራሱ ሸክል ሊሆን ይችላል እያለ ነው። ከታች شك ሆኖ አሁንም ሩያ እንደዚህ ይከታተላሉ። አረቦች የጊዜ መቁጠሪያቸው ስለሆነ እነሱ ጥረት ያደርጋሉ። እኛ ነን እኛ አሁን رجب ገባ፣ ربيع ገባ፣ ረቢዕ አለወል ገባ አናውቀውም። እነሱ ናቸው ይሄንን በጨረቃ ይከታተላሉ። የአመታት መቁጠሪያ ነው፣ የሂጅራ መቁጠሪያ ነው። እኛ ግን አናውቅም። ዛሬ አሁን ወሩ ምንድነው? ስንተኛው ቀን ነው ታውቃላችሁ? በእንትን በአረብያው አናውቅም። እነሱ ግን ጨረቃውን ያውቁታል። የውመሸክ ገብቷል አልገባም ያውቁታል። ማታ ጨረቃ ያለ ለምሳሌ ዛሬ ረጀብ ገብቷል አልገባም፣ ሻዕባን ገብቷል አልገባም። ረጀብ ሰላሳ ላይ ሲደርሱ እንጠራጠራለን። ሲጠራጠሩ ጨረቃ አይተው ጨረቃን ይፈልጋሉ። ካልታየ ምን ይሆናል ማለት ነው? ካልታየ ከረጀብ ይቆጠራል ሰላሳ ካልታየ ማለት ነው። ወደ ኋላ ነው የምታመጣው ሸክ ስለሆነ። ከታየ ደግሞ ሻዕባን ብለው ይጀምራሉ። መጀመሪያ ለማንኛውም በየቂን ነው የምትነሳው ስትነሳ ስንነሳ የቂን እኮ ነው። ረመዳኑ ራሱ እኮ ጥርጣሬ አይደለም፣ የቂን እኮ ነው። ምክንያቱም ከሁለት አንዱ ነው ስንነሳ ወይ ጨረቃና ያለም ገብቷል፣ ወይ ሻዕባን ብለን ቆጥረን ነገ በየቂን እንነሳለን። ሁለቱም የቂን ነው መነሻችን፣ መድረሻችን ግን ሸክ ነው። አሁንም እዛ ላይ ወደ የቂን እናመጣዋለን። ወይ አይተን የቂን እናደርገዋለን፣ ወይ ቁጥሩን ሞልተን የቂን እናደርገዋለን። ግሬት አሪፍ ያኛውን ወደዛ አሁን አንዱን የሻዕጣን ወደዛ ተሰጠን ያኛው ሪዋያ ትንሽ ትንሽ ሪዋ ተሐቂቅ ሪዋ ዘገባ ላይ ተሐቂቅ ትንሽ ያስፈልጋል። ኢዛ ረአይቱሙሁ ፈሱሙ ስታዩት ጹሙ፣ ስታዩት አፍጥሩ። ይወጅባል ያሉት ሰዎች እነ አቡ ሐኒፋና ኢማሙ አህመድ ይወጅባል። ምክንያቱም ኢዛ ረአይቱሙሁ ስታዩት ማለት አንድ ሙስሊም ማለት ነው። የሆነ ሙስሊም ካየው ሙስሊም ሁሉ መጾም ይወጅብበታል ብለው ነው እንደዚህ ነው ያያሉ ሙስሊሞች። ሙስሊሞች ካዩት ሙስሊሞች መጾም ይወጅብባቸዋል ብለው ነው የተረጎሙትና ነው። እዛ ራአይቱሙ ቢንስበቲ ሊትልከል በልዳ ለዛች ሀገር ለአካባቢው ብቻ ነው የሚሆነው ወይንም ደግሞ በንስበት ስበት ተመሳሳይ የሆኑ በመጣልዕ የሚገናኙት ሀገራት ለማለት እንጂ ካያችሁ ጹሙ ካያችሁ አፍጥሩ ማለት አንድ ሀገር ላይ የሆነ ሙስሊም ካየ ዓለም ሁሉ ይዘዋል ማለት አያስችልም። ለምን ምን ስራ አላልኳችሁ? እክትላፍ አልመጣልዕ ማለት ምን ማለት ነው? የጨረቃ መውጫ ያወጣት ሲስተሙ ይለያያል ይለያያል በጣም ይለያያል። አንድ ሀገር ላይ ራሱ አንድ دولة ላይ አንድ دولة ላይ خلاف ኢትዮጵያ ላይ خلاف ራሱ ከኢትዮጵያ ኬንያ border ላይ ያለና ኤርትራ ድንበር ላይ ያሉት መጣላቸው ሊለያይ ይችላል። ولكن ተከትለው ይቆማሉ። አንዳንድ ዑለማዎች አንድ ሀገር ላይ ከታየ አዲስ አበባ ላይ ያለ ሰው ካየው መላው ኢትዮጵያ ውስጥ ያለ ሁሉ ከጫፍ ከጫፍ ድረስ መልእክቱ መተላለፍ አለበት፣ መጾምም ይወጅባል ይላሉ። አይ ንፍቀት ክበብ ነው ወሳኙ ነው የሚሉት መስጠት ወይም ደግሞ እንዲህ አድርገዋል በመጠን አስቀምጠዋል 2000 2226 ኪሎ ሜትር ርቀት ላይ ያለውን ሀገር ሁሉ ይይዛል ነው ኢትዮጵያ ላይ ቁጭ ብለን እንትን አዲስ አበባ ላይ ሆነ ወደ ምስራቁም ወደ ምዕራቡም ወደ ሰሜንም ወደ ደቡብም 2200 2226 ኪሎ ሜትር ርቀት ድረስ ይመለከተዋል ነው ይወጅባል ብለው ይህንን አምጥተዋል። ራሱ አለካክ ነው የራሳቸው ዑለማዎች ሁለት ሺ ሁለት መቶ ሀያ ስድስት ኪሎ ሜትር ርቀት ላይ ያሉ ሀገራቶች ይወዝብባቸዋል ነው የሚሉት። ለምሳሌ እኛ ሳዑዲ አረቢያ መከተል አይወዝብብንም፣ አንጾምን እንችላለን። ወዝቦብን አይደለም ግን እነሱን ኢዕትማድ አድርገን መጾም ግን አለ። ያንን የተጠቀምነው ተባባናል። ይሄ ደግሞ አያማውስ ኢዕትማድ አድርገን አንዲት ሙስሊም ሀገር ለሲንጋፖሮች የተደረገው ማለት ነው። ወይ በህረይን ላይ ወይም ደግሞ ኳታር ላይ ያሉትን አንዲት የሙስሊም ሀገር እናንተ የምትተማመኑባት ነው ያሏቸው። በዲናቸው በጣም ጠንካራ ሀገር ናት የምትባለን ሀገር ተከትላችሁ መቆም ትችላላችሁ አሏቸው። ና ለዚህ ነው ሁሉም አይኑ የት ነው? ሳውዲ ላይ ነው። ምን ተደረገ? ተራው ኢየሱስ ሱዴስን ምን የፈገደ ነው? ተባልተናል። ስላትም ስላትም አያመጣም ልዩነቱ ማለት ነው። وعن ابن عمر رضي الله تعالى عنهما قال ترى الناس الهلال ترى الناس ሰዎች ተመለከቱ الناس ሰዎች አልሂላል ጨረቃን ለማየት ሁሉም ሞከሩ። ጨረቃን ለማየት ሁሉም ተራ الناس ሰዎች ተሽቀዳደሙ ለማየት الناس አልሂላል ጨረቃን ለማየት ተሽቀዳደሙ فأخبرت النبي صلى الله عليه وسلم ነብዩን መጣሁና ነገርኳቸው አኒ ረአይቱ እኔ እኮ አየሁት ያ ረሱላህ አልኳቸው ፈሳመ ነብዩም ጾሙ ወአመረ الناس بصيامه ሰዎችንም እንዲጾሙ አዘዙ። ነብዩም ጾሙ፣ ሰዎችም እንዲጾሙ አዘዙ። ተራ አናሱን ልሂላል ሰዎች ጨረቃን ለማየት ተሽቀዳደሙ። ሁሉ ማለት ይሄ ከተማ አካባቢ ላይ ሳይሆን ገጠር አካባቢ ዛፍ ላይ ተራራ ላይ እየወጡ ይመለከታሉ፣ ይፈልጋሉ ጨረቃን። የዛን ጊዜ ሙከደራተል መርኢያ የላቸውም። እንግዲህ መነጽር ምናምን የሚባል ነገር ስለሌለ ዛፍ ላይ ምን ላይ እየወጡ ነው ይከታተላሉ። እና ተራ እናቱ ሰው ሁሉ ፈለገ አልሂላል ጨረቃን ለማየት ሰው ሁሉ ሲፈልግ ሲሻማ እኔ አየኋትና ፈአኽበርቱ ነብ ሰለላሁ ዐለይሂ ወሰለም ለነብዩ መጥቼ ነገርኳቸው አኒ ረአይቱ አየሁት አየኋት አየኋት ያ ረሱላህ አልኳቸው። ፈሷመ ነብዩም ጾሙ ወአመረ ናሰ ቢሲያሚ ነብዩ ሌሎችንም ሰዎች አዘዙ እንዲጾም። ጾም ላይ አንድ ሰው ምስክርነት ተቀባይነት አለው። ጾም ላይ ሌሎች ላይ ግን ተቀባይነት የለውም። ረጀብ ገባ ለማለት ወይንም ሸዋል ወይንም ዙልቀዒዳ ገባ ለማለት ሁለት ሰዎች ምስክር ያስፈልጋሉ ጨረቃን ለማየታቸው ረመዳን ላይ ግን አንድ ሰው ተቀባይነት አለው። አንደኛ ቢደሊል ሀደል ሐዲስ፣ ሁለተኛ እህቲያጥ ለጥንቃቄ። እውነትም ረመዳን ገብቶ ሊሆን ይችላል እንቀበለዋለን። ወለው ካነት ኡንሳ ነው ያሉ ሴት እንኳ ብትሆን ሴት ሁለት ሴት እንደ እንደነበረ የሚመሰክሩት ወላኪን ጾም ላይ አንድ ሴት ራሱ ተቀባይነት አላት። አንድ ሴት አንድ ሴት ራሱ ተቀባይነት አላት። ጨረቃን አይቻለሁ ካለች ነገ ይጾማል። ተግባባል ሄደው ፍርድ ቤት ምናምን እዛ ነው የሚናገሩት ቀዳኢ ልአል መጅሊስ ልአል ቀዳ እኔ ረአይቱ ፈሳም ወአመረ ናሰ ቢሲያም ያ ዑለማዎች ሶስት ቦታ ተከፍለዋል ተፍሲር ያደረጓሉ አንድ በሁለት ሰው እንጂ ተቀባይነት የለውም ያሉ ሰዎች አሉ አይ በአንድ ሰው አለል ተቀባይነት አለው ሴት እንኳን ብትሆን አንድ ሴት ትቀበላል ተቀባይነት አላት ያሉ አሉ ግማሽ ደግሞ ረመዷን ለመውጣት ሁለት ሰው ያስፈልጋል ለመግባቱ ግን አንድ ሰው ብቻ ምስክርነት ይበቃል ብሎ ተለያይተዋል። ረመዳን ለመግባት አንድ ሰው ብቻ እንቀበላለን ለመጠንቀቅ ለምን ከወዲሁ ለመጀመር ማለት ነው። ለመውጣቱ ግን ትተን ልንወጣ ስለሆነ በጣም ጥንቃቄ ያስፈልገናል። ስንገባ ማሻላ ቀድመን ያዝን ነው እንጂ የሚባለው መጥፎ ነገር አይፈጠርም፣ ምንም አይደለም። አንድ ሰው ራሱ ይበቃናል ለመግባት። ለመውጣት ግን ሁለት ያስፈልጋል አሉ። ተፍሲል አድርገዋል። አንዳንዶች ደግሞ ለመውጣቱም ለመግባቱም ምን ምን ተቀባይነት አለው? አንድ ሰው ተቀባይነት ለመግባቱ በተለይ አንድ ሰው ይሄ ቢደሊል ሀደል ሐዲስ ማለት ነው። አንድ ሰው ረመዳን ገብቷል ለማለት እኔ رأيته فصام እኔ አይቻለሁ አልኳቸው። ነቢዩም ጾሙ أمر الناس بصيامه ሰዎችን ማዘዙ እንዲጾሙ رواه أبو داود وصححه الحاكم وابن حبان ሐዲሱን ሶሒህ አድርገውታል። ሶሒህ ነው ሐዲሱ قبول خبر الواحد في رؤية هلال شهر رمضان وهو مذهب الجمهور የጅምሁር ዑለማ መዝሀብ ነው። ተቀባይነት አለው። አንድ ሰው ተቀባይነት አለው ብያቸዋለሁ። ولو كانت أنثى ነው የሚሉት ሴት እንኳን ብትሆን ራጅህ ያደረጉትም ይሄን ነው። ተግባባን? እሺ وعن ابن عباس رضي الله تعالى عنهما أن أعرابيا አንድ አዕራብይ አንድ የገጠር ሰው جاء إلى النبي صلى الله عليه وسلم ነብዩ ጋር መጣና فقال እንዲህ አላቸው፣ إني رأيت الهلال እኔ እኮ ጨረቃን አይቻለሁ يا رسول الله አላቸው። فقال አሉ አተሻዱ አላ ኢላሃ ኢላላህ ላኢላሃ ኢላላህ ትላለህ አሉት ቃለ ነው አዎ አሻዱ አላ ኢላሃ ኢላላህ እላለሁ በል አይደለም አሁን ማለት ላኢላሃ ኢላላህ ትላለህ ተውሂድ ውስጥ አለህ ማለታቸው ነው ቃለ ነዓም አዎ አለሁ አለ ቃለ አተሻዱ አነ ሙሐመድ ረሱሉላህ እኔ አላህ መላክተኛ መሆኔን ትመሰክራለህ አሉት ቃለ ነዓም አዎ መስካሪ ነበርኩ አለ ቃለ ፈአዚን ፊናስ ያ ቢላል አንተ ቢላል ለሰዎች አውጅልኝ አሉ አየሱሙ ገደን ነገ ከረመዳን እንድጾም አውጅ አሉ አውጅ አለ። እስቲፋባ አንድ ተብሏል። ራሱ መገናኛ ብዙሃን እንደዚህ ተቀባይነት አለው። እንግዲህ ከቴክኖ ራቅ ያሉ ዑለማዎች ምን ያደርጋሉ? ሬዲዮን አንቀበልም ያሉ እዚህ ኢትዮጵያ ውስጥ ጭቅጭቅ ተፈጥሮ ነበር። በገጠሩ ክፍል ያሉት ዑለማዎች አንቀበልም፣ ሬዲዮ ውስጥ ያለው ሰይጣን ነው አሁን የሰይጣን ምስክርነት ደግሞ ተቀባይነት የለውም፣ አንቀበልም አላምን ብለው ነው ዑለማዎች ግን ሐታ ሚነል እስቲፋባ እጅግ በጣም ነገራቶችን ከእንትን ለመርጨትና ለመጠቀም ከአንድ ሰው በላይ ራሱ ተቀባይነት አለው ያሉ ከአንድ ሰው በላይ ራሱ ሬዲዮና እንትን ተቀባይነት አለው ብለዋል። ሚጂሃቲል ዒባዳ ባይሆን ምንጩ ማን ነው ማለት አለብን። ከጀርባ ያ የግድ ነው። ለካነት ሬዲዮ ሚን ሙስሊሙን እና ከነሱ ኋላ ደግሞ ያው ከዛ ተቀብሎ ዘገባ ላይ በጣም እንትን በተለይ በዚህ ዙሪያ ላይ ውሸት ውስጥ የሚገባ ይመስለኝ ማንኛውም የሙስሊሞች ጾም ገብቷል ወጥቷል የሚለው ነገር ላይ ተቀብለው ከኋላ ኢንፎርሜሽን ከሳዑዲ ጋር የሚያያዝ ነገር ስለሆነ روى أبو داود وصححه الحاكم وابن حبان رواه الخمسة أمس زجبوتال وصحح ابن خزيمة وابن حبان زجبوتال ورجح النسائي إرساله حديث مرسل نبلا ولكن صحيح مع كونه مرسلا حديث مرسل هو صحيح حديث ስለዚህ አንድ ሙስሊም ምስክርነት ወይንም የሆነ ነገር ጠረቃን አይቻለው ሲል አንድ ሰው ምን መሆን አለበት? ሙስሊም መሆን አለበት። አቂል መሆን አለበት። አቂል መሆን አለበት። አቅሉ ያለ እብድ መሆን የለበትም ማለት ነው። ባሊግ መሆን አለበት ማለት ውሸትና እውነትን የውሸትን ጉዳት የሚያውቅ መሆን አለበት ማለት ነው። አቂል ባሊግ መሆን አለበት፣ ሙስሊም መሆን አለበት። እነዚህ ከሆኑ ነው የምንቀበላቸው ምስክርነታቸውን። ሶላት ይሰግዳለሁ ያላሉት የዛን ጊዜ ላኢላህ ኢላላህ መሐመድ ረሱሉላህ ያለ በነብዩ ዘመን ሶላት የሚያሳንሳል የለም የለም። አሁን ታሪክ ሶላት ከሆነ ተቀባይነት የለውም፣ ተቀባይነት የለውም። አተሻሃዱ አን ላኢላሃ ኢለላህ ቃለ ነዓም ቃለ አተሻሃዱ አነ ሙሐመድን ረሱሉላህ ቃለ ነዓም አዎ አለ ቃል ፈአድን ፊናስ ለሰዎች አውጅልኛ ቢላል አንተ ቢላል አውጅልኝ አለ ወልሐቅ ወስፋት جمهور العلماء أنه حديث يدقف لنا المعرفة من عند سو تقبعي النسال له معرفة شارك أنا إيش له بعد إيش عند سو بما يتسوى على تقبله وكالك أم يوجد بك لا يوجد بك من رأسه صوموا يوم صومكم صومكم ጾማችሁ ህዝብ የሚጾም ጊዜ ፍጡራችሁ ሰው የሚያፈጥር ጊዜ የሚል ሐዲስ አለ። ስለዚህ አንድ ሰው ብቻውን አይቶ ለማንም ምስክርነት ካልሰጠ ብቻውን ተቀባይነት ከሌለው ጾም አይወጅበትም ያሉ ከሰዎች ጋር ነው አብሮ መሄድ አለበት። ወላኪን ጅምሁር አልዑለማ ደግሞ መጾም አለበት ይወጅበታል ይላሉ። አይወጅብበትም ያለው ነው ራጅ ሐዲስ ነበር። ያንኛውን ሐዲስ አይተው ማለት ነው። ሐዲሱ ደግሞ ይጠቁማል። የእያንዳንዳችሁ ጾም ህዝብ ሲጾም ነው። የእያንዳንዳችሁ ፍጡር የምታፈጥሩት ሰው ሲያፈጥር ነው። ለዚህም አሉ ዑለማዎች አንድ ሰው ሶሪያ ቅዳሜ ነው የሚጀምሩት ሰው መዲና ጁሙአ ጀምረዋል። ይህ ሰው የቅዳሜ ጀምሮ በፍሌም የት ቢሄድ መዲና ቢሄድ ኢድ የት ነው የሚውለው? መዲና ኤድ ቆየ ብንል የሱ ኢድ መቼ ሊሆን ይችላል? ቀድሞ ሊሆን ይችላል አይደል? ኤዱን የግድ እነሱን መጠበቅ አለበት አብሮ ምክንያቱም እዛው አካባቢ ላይ ያለን ሰው ነው የሚከተለው። ወይም ደግሞ ሌላ ልንገራቸው፣ ከኢትዮጵያ ወደ መካ ብትበር ነገ ቅዳሜ ትበራለህ። ሰዑዶች ነገ ቅዳሜ ይጀምራሉ ጾም። እኛ ደግሞ ዛሬ ተጀምሯል አይደል? በቃ ሰዑዲ ስለምንሄድ ሰዑድ ቅዳሜ ስለሆነ የሚጀምሩት ቅዳሜ እጀምራለሁ ማለት የለብንም። ዛሬ ከዚህ ስትነሳ ጾምህ ነው መሄድ አለብህ። ሰዎች ሲጾሙ ነው የእናንተ ጾም የሚለውን ተከተለው። እዛ ከሄድክ በኋላ ደግሞ ያጋጣሚ እነሱ ቀድመው ከጀመሩ ያንተ ቀን ሊጎልብህ ይችላል። ዒዱን አብረሃችሁ ትውላለህ። ያንተ ቀን ሊጨምር ይችላል። አሁንም እነሱኑ ትጠብቃለህ ማለት ነው። ያ ቢላል አየሱሙ ገደን ነገን እንዲጾምልኝ አውጅልኝ ብለው ነብዩ አለይሂ ሰላቱ ወሰላም አውጀዋል። ስለዚህ ጅምሁር ዑለማ የአንድ ሰው ረቃ አይቻለው ሲል ምስክርነቱ ተቀባይነት ስላለው አሁንም አንድ ሰው ተቀባይነት ያለውን ደሊል ከዚህ እንወስዳለን ነው። ወአን ሐፍሳ ጨረስን። ይበላል ወይስ ይበላል? አንዱ የተመንዳ ማለት እነሱ ቀድመው ጾመው ከሆነ የሚጎድልብህ መቼ መቼ መሰለህ? አይ የሚጎድልብህ መቼ መሰለህ? አንተ ኋላ ቀርተህ ጾመህ ከሆነ እዛ ስትሄድ ይጎድልብሃል። ሀያ ስምንት ቀን ብቻ ነው የሚሆንብህ። በሀያ ዘጠነኛው ጨረቃ እነሱ ሊያፈጥሩ ይችላሉ። እነሱ ጁሙአ ጀምረዋል። አንተ የጀመርከው ቅዳሜ ነው ከኢትዮጵያ ። ስትበር ስትሄድ ስለዚህ እነሱ ኤድ ሲያደርጉ ያንተ 28 ነው የሚሆነው። እነሱ 29 ቀን ጾሞ በሰላሳኛው ጨረቃ አይተው ጾመው እንት ዒድ አድርገው ከሆነ ለአንተ ስንት ቀን ነው የሚሆነው? 28 ይሆናል አይደል? ኤዱን አብረሃቸው ትውልና 29ኛዋን ቀን በቀጣዩ ቀን ቀዷ ታወጣዋለህ። ቀድሞ ከጾመማ 30 ቀን ይጾማል። አብረን ነው አ አ አብረው ነው የሚሰሩት። ራጅሁ አይጾም እኛን ጠብቆ አብረው ይጾማል። ያው ዑለማዎች ኸላፍ እያለበት ማለት ነው። وعن حفصة أم المؤمنين رضي الله تعالى عنها وعن حفصة حفصة هي بنت عمر بن الخطاب يا عمر بن الخطاب لجنات حفصة كانت تحت خنيس بن حذافة السهمي نبرت من جمرة يسوى يسوى يسوى نبرت وهاجرت معه السجار هجرة عبر سدة وتا نبر فلما مات عنها قالوا سيموت بعد بدر كبدر بوالا تزوج رسول الله صلى الله عليه وسلم نبي أقبات وذلك سنة ثلاث بسوستين عامة هجرة نبي أقبات توفيت في شعبان سنة خمسة وأربعين بأربع مستنيا عامة هجرة مطلق ولها ستين سنة ثلث عامة ونوات يالني የሞተችው ሐፍሳ የዑመር ልጅ ሐፍሳ የነብዩ አለይሂ ሰላቱ ወሰላም ሚስት የዑመር ልጅ ናት። ኡመል ሙእሚኒን ኡመል ሙእሚኒን ናት ረዲየላሁ ተዓላ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል አለች መን ለም ይበይት ሲያም ጾምን ነይቶ ያላሳደረ ቀብለ الفجر ከፈጅር በፊት ያልነየተ ሰው ሰላት ያመለው ጾም የለውም ብለዋል ነብዩ አለይሂ ሰላቱ ወሰላም رواه الخمسة አምስቱ ዘግበውታል ወማለት ቱርሚዚዩ ቱርሚዚዩ ቱርሚዚ ዘንበል ብለዋል ተጉዟል ማለት ነው። ወነሳኢ ነሳኢም ትንሽ ዘንበል ብለዋል ወደምን ምን ሌላ ተርጂህ ወቅቲ ሐዲሱ መውቁፍ ነው ወደሚለው አመለካከት ዘንበል ብለዋል ማለት በዛ አይነት መልኩ ሂደዋል ማለት ነው። ማለ ማለት ምን ማለት ነው? አዘንብለዋል ማለት ነው። ወደዚህኛው አመለካከት አዘንብለዋል ብለዋል። አታይሃል ረዋሁል ኸምሳ አምስቱ ዘግበውታል። ወማለ ቱርሚዚዩ ወነሳኢ ኢማሙ ቱርሚዚይና ኢማሙ ነሳኢ ሌላ ተርጂህ ወቅፊ ሐዲሱ መውቁፍ ነው። ሐፍሷ ላይ ብቻ የቀረ እንጂ ነብዩ ጋር ያልደረሰ ዘገባ ነው ወደሚለው አዘን ብለዋል ወይንም ወደሱ እንትን ብለዋል ማለት ነው፣ አመዝነዋል። ወሰሐሁ መርፉዓን ሐዲሱ መርፉዕ ነው ብሎ እብነ ኹዘይማና ወብኑ ሒባን ደግሞ አአ ሶሒህም ነው ሐዲሱ መርፉዕም ነው ነብዩ ናቸው የተናገሩት እንጂ የሐፋ ምክር አይደለም ይሄ ብለዋል። ቃለ ረሱሉላህ አነ ነብይ ብላ ነው አይደል የተናገረችው? ይሄን እነ እብኑ ሒባንና እነ እብኑ ኹዘይማ መርፉዕ ነው ነብዩ ናቸው የተናገሩ ከነብዩ ይዛ ነው እሷ የተናገረችው ብለዋል። አሁን የቀራነውን መርፉዕ ያደርጉታል። ራጅሁም እሱ ነው ነው የሚሉት። ወላኪን ትርሚዚ እና ነሳኢ ደግሞ አይ ምንድነው መለም ይበይት ሲያም قبل الفجر ثلاث ايام له የሚለውን ሁክም የተናገረችው ራሷ ሐፍሷ እንጂ ከነብዩ ይዛ አይደለም የሚለውን ነሳኢና ትርሚዚ መውቁፍነቱን ራጅህ አድርገውታል። አልገባችሁም? መውቁፍ ማለት ምን ማለት ነው? ሷሃባ የሰጠው ምክር ሷሃባ ላይ ብቻ የቀረ ማለት ነው። ከነብዩ ያልተያዘ መርፉዕ ማለት ምን ማለት ነው? ነብዩ ጋር የደረሰ ነሳኢና ትርሚዚ ይሄን ሐዲስ ምንድነው አሉት? መውቁፍ ነው ያሉት። መውቁፍ ነው ማለት ምን ማለት ነው? ሶሃባ ራሷ ሐፍሷ ብቻ ለሰዎች የሰጠችው ምክር እንጂ ነብዩ የተናገሩት አይደለም ወደሚለው ነው አቋማቸው ያመዘነው ማለት ነው። ማና ማን ነሳኢና ትርሚዚ አአ ብለዋል እንትና ወሶሐሁ መርፉዓን ሐዲሱም ሶሂህ ነው። ድጋሜም ደግሞ መርፉዕም ነው ነብዩ ናቸው የተናገሩት እብኑ ኹዘይማና እብኑ ሒባን ሶሂህ ነው ነብዩ የተናገሩት ነው። ስለዚህ አንድ ሰው ካልነየፈ ጾም የለው የግድ ንያ ይወጣል። ፈርድ ከሆነ ከፋራ፣ ነዝር ወይንም ደግሞ ረመዳን፣ ቀባ እነዚህ እነዚህ ከሆኑ መነየት የግድ ነው። ሱና ከሆነ ግን ምኑ ባዕድ ዘዋል እንኳን ራሱ እስከማለት ደርሰዋል ዑለማዎች። ትችላለህ ቀብለ ዘዋል የሚለውን እናያዝና ስድስት ሰዓት አምስት ሰዓት አካባቢ ምግብ ካጣ በዛው መቀጠል። ምግብ የለም የለም በቃ ጾም ይውላለሁ ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ችግር የለም ይሄ ፈርድ ነው። ፈርድን መጾም ፈርድን በምንጾምበት ሰዓት ንያ ይወጅባል ሳው አንድ ሰው ማታ ተኝቶ ጠዋት ሊነሳ ይችላል ከፈጅር በኋላ ጾም ሊበላ ይችላል አይ ምን ይላሉ ዑለማዎች ኢማሙ ማሊክ ረመዳን የገባለት ሁሉንም እጾማለሁ ብለህ ነይተህ ትችላለህ ብለዋል ረመዳን የገባለት በቃ ይህንን ረመዳን ሙሉን እጾመዋለሁ ኢንሻአላህ አላህ ካደረሰኝ እድሜ ከሰጠኝ እጨርሰዋለሁ የሚል ንያ የመጀመሪያው ቀን ተነይታለህ ለሰላሳውም ቀን ይሆንልሃል ብለዋል ችግር የለም ኢማሙ ማሊክ ሌሎች ደግሞ እያንዳንዷ ቀን ዒባደቱ ሙስተቅላ ራሷን የቻለች ዙሁር፣ አሱር ራሱን የቻለ ስለሆነ እያንዳንዱ ቀን ንያ ያስፈልገዋል ያሉት ንያ ያስፈልገዋል። ወላኪን አልአብሃር መቅቡል ያደረጉት ማሊክዬ ይቻላል፣ ችግር የለም። መካከል ላይ ባይሆን ቃጥዕ ነገር መግባት የለበትም። አንድ ሴት ረመዳን እየጾመች ይህን ረመዳን እጾመዋለሁ ብላ ነይታ ከጀመረችው በኋላ መካከል ላይ ሀይድ ቢመጣና ቢቆርጥባት እንደገና ሀይዷን ከጠራች በኋላ ረመዳን ሲጀምር ሌላ ንያ ያስፈልጋታል ያሉት ቃጤ ነገር መካከል ላይ መፈጠር የለበትም። ለምሳሌ ስልሳ ቀን የሚጾም ካለ ጅማ አድርጎን ይመስል ከፋራ ያለበት ነዝር ያለበት ተከታታይ ቀን ከሆነ ተግባባን? ገባችኋል? ጠይቁኝ ያልገባችሁ ነገር ካለ ግልጽ ነው። መለም ይበይት ሲያም ጾምን ያላሳደረ ቀብለል ፈጅር መነየት መነየት ያለበት መለም ይበይት ሲያም ፊ ረመዳን አው ፊል ዋጅባት በዋጅብ ጾሞች ያላሳደረ ቀብለል ፈጅር ከፈጅር በፊት ያልነየተ ሰው ሰላቱ ያመለሁ ጾም የለውም፣ ጾሙ ተቀባይነት አይኖረውም። ኢነመል አዕማሉ ቢንያት ተብሏልና ስራ ተቀባይነት የሚኖረው በንያ ስለሆነ በንያ ስለሆነ እያንዳንዱ ቀን ያስፈልገዋል። ይሄ እክትላፍ ዑለማ አለበት ብያቸዋለሁ። እኔ ተፍሲርም ውስጥ የገባሉ። ለምሳሌ አስር ቀን እጾማለሁ ብሎ አንድ ሰው ከጀመረ መነየት ችግር የለም ባይናገረውም ብለዋል። ረመባንም ረመባን ነው። መነየት ማለት ደግሞ ዝም ብሎ በቃ ነገ እኮ ጾማለሁ የሚል እሳቤ ውስጡ ካለ ይበቃዋል ነው። ነገ ጾማለሁ የሚል አሳቡ ውስጡ ካለ ይበቃዋል ማለት በውስጡ ነገ ጾማለሁ የሚል ነገር ራሱን ባያስታውሰውም እንኳን ነገ እንደሚጾም ራሱ ካወቀው ዒልሙ ራሱ ይበቃዋል ማወቅ رواه الخمسة وما الترمذي والنسائي وللدارقطني لا صيام ጾም የለውም لمن لم يفرضه من الليل ከሌሊት ጀምሮ ፈርድ ድንጋጌውን በራሱ ላይ ያላወጀ ያልነየተ ማለት ላ صيام ጾም የለም ሊመን ለም ዩፍሪድሁ ፈርድ ያላደረገው ሚን ሌል ከሌሊት ጀምሮ በራሱ ላይ ፈርድ ያላደረገ ሰው ጾም የለውም ብለዋል ነብዩ አለይሂ ሰላቱ ወሰላም